ነው ነገር ግን በሌል ፋሲቅ እንደውም ፋሲቅ የሚባለው አመፀኛ ትልልቅ ወንጀሎችን የሚፈጽመው የድኩሉ ይገባል ፊ እስሚ ልኢማን ልሙጥለቅ ሙጥለቅ የሆነ ኢማን ስም ውስጥ ይገባል ይህ ሰው ያመነ ነው ተብሎ ሊገለጽ ይችላል ከምን አንጻር ባለፈው እንዳልነው በአላህ ያመነ ነው በመልክተኛው በመጽሐፍት እንደዚሁም በመልክተኞች ያመነ ነው በመላይካ ያመነ ነው ከሚለው አንጻር ሰው አማኝ ሊባል ይችላል ነው ከማ ፊ ቀውሊህ ፈተሕሪር ረቀበት ሙእሚናህ የሚለው የአላህ ስብሓን ወተዓላ ንግግር ውስጥ እንዳለው ይሄ እንግዲህ ከፋረት ዚሃር ወልቀትል ይመስል ማለት ነው ዚሃር ላይ ቀትል መግደል ላይ ያሉ ከፋራዎች አሉ። በእርግጥ እነዚህ አሁን ዚሃር ምንድን ነው? እንደገና ከፋራው ምንድን ነው የሚል ዝርዝር ውስጥ ለመግባት አይደለም። አሁን ከአቀራራችን ትንሽ አጠራጠር ያለ ስለሆነ ማለት ነው። ፈተሕሪሩ ረቀባ ረቀባ ባሪያን ጫንቃ ነፃ ማውጣት ነው። ሙእሚነትን ሙእሚን የሆነችን ጫንቃ ባሪያ ነፃ ማውጣት ነው ብሏል አላህ ስብሓነ ወተዓላ ከፋራውን ማለት ነው። እዚህ ላይ ሻሪሖቹ እንደሚሉት ዑለሞች ተስማምተዋል። ለምሳሌ ፋሲቅ የሆነችን ባሪያ ነጻ ቢያወጣ አንድ ሰው በትክክል የተጣለበትን ግዴታ ተወጥቷል ይባላል። ትልቅ ወንጀሎችን የምትፈጽም ባሪያን ብትሆን እንኳን ማለት ነው። ለምን ሙእሚና ትባላለች፣ እሷም አማኝ ትባላለች እና ነው። ስለዚህ ከፊስቅ የራቀችም ትሆን ፊስቅ ውስጥ የተዘፈቀች ጫንቃ ነፃ ማውጣት ይቻላል ካወጣ የታዘዘውን ነገር ፈጽሟል በሚለው ነገር ላይ ተስማምተዋል ዕለሞች ነው። ወቀድ ላይ የዝኩሉ ላይገባም ይችላል ፊ ስሚል ኢማን ልሙጥለቅ ላይገባ ይችላል። ይሄኛው እንግዲህ ሙጥለቁ ልኢማን አለ። ልኢማን ልሙጥለቅ የመጀመሪያው ምንድን ነው? ቅድም እንዳልነው ሰውየው አምኗል ይባላል፣ ሙእሚን ነው ሊባል ይችላል። በአላህ በመልክተኛው በመጻሕፍት በመላይኮች በረሱሎች አምኗል ከሚለው አንጻር ተነስተን ማለት ነው። ነገር ግን ደግሞ እንደገና አይገባም ከምን አንጻር ይሄ ሙሉ የሆነ ኢማን የለውም ከሚለው አንጻር ግን ሙእሚን ሊባል አይችልም እዚህ ላይ ማለት ነው ስለዚህ ሙሉ የሆነ አማኝ አይደለም ጠንካራ የሆነ አማኝ አይደለም ሙእሚን አይደለም ነገር ግን ያመነም ነው ያ ስለዚህ ሙእሚን ሊባል ይችላል ከዛኛው አንጻር ከዚህኛው አንጻር አሁን ካልነው ሙሉ ከሚለው አንጻር ደግሞ ላይባል ይችላል ነው ከማ ፊ ቀውሊ ተዓላ ኢነማ ልሙእሚኑን ኢነማ አዳቱ ሐስር ያኒ ትገድባለች ሙእሚኖች ማለት እኮ እነዚህ ብቻ ናቸው ማለት ነው ምን ግን ያኒ ኢማናቸው የሞሉ ለማለት ነው። ኢነመል ሙእሚኑን አማኞች ብሎ ማለት እኮ እነዚህ ናቸው ነው። አለዚነ እነዛ ኢዛ ዙኪረ አላህ በተወሳ ጊዜ ወጅለት ቁሉብሁም ልቦቻቸው ትፈራለች። ወኢዛ ቱልየት አለይህም በእነሱ ላይም በተነበበች ጊዜ አያቱሁ የእሱ አንቀጾች ወኢዛ ቱልየት በተነበበች ጊዜ አያቱ የእሱ አንቀጽ በእነሱ ላይ ዛደትሁም ኢማና ኢማንን ትጨምርላቸዋለች። ፋሲቅ ጭልጥ ያለ የሆነ ሰው የአላህ ስብሓነ ወተዓላ አንቀጾችን ሲሰማ ኢማኑ ይጨምራል ብሎ ማለት የሚከብድ ነገር ነው። ከዚህ አንጻር እዚህ ውስጥ አይገባም። ለምን ሙሉ የሆነ ኢማን ስለሌለው ማለት ነው። ወቀውልህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዳሉት ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን እንግዲህ ሐዋርጆቹ የሚመለከቱት ምኑን ነው? ለምሳሌ እዚህ ላይ ላ የዝኒ ዛኒ አንድ ዝሙት ፈጻሚ እኮ ዝሙትን አይፈጽምም። ሒነ የዝኒ ዝሙትን በሚፈጽም ጊዜ ወሆ ሙእሚን እሱ ሙእሚን ሆኖ ማለት ነው። ሙእሚን ሆኖ አይደለም የሚፈጽመው ነው። እነሱ ከዚህ እዚህ ላይ የተገነዘቡት ሰንካላ ግንዛቤ ምንድን ነው? በአጠቃላይ ኢማን የሚባል ነገር በልቡ ውስጥ የለም ከእስልምና ወጥቷል የሚል ነው። ነገር ግን እህልሱና ወልጀማያ ሁሉንም የቁርአን አንቀጾችና የረሱል ዓለይሂ ሰላቱ ሰላም ንግግሮች በኩል ተቀብለው ያስኬዳሉ። ኸዋሪጆቹ ከዚህ በፊት እንዳልነው ዛቻዎችን ብቻ ይዘው ይሄዳሉ። ሙርጂያዎች ደግሞ በተቃራኒው ዛቻ የሚባልን ነገር ይጥላሉ እና እዚህ ላይም ሙሉ የሆነ ኢማን ውስጥ ሆኖ አይፈጽመው ማለት እንጂ ካፊር ነው ማለት አይደለም ወላ የስርቁ ሳሪቁ አንድ ሰራቂም አይሰርቅም ሌባም ስርቆትን አይፈጽምም ሒነ የስሪቆ የሚሰርቅ ጊዜ ወሆ ሙእሚን እሱ አማኝ ሆነ ማለት በነቢዩ አለህ ሰላቱ ወሰላም ዘመንም ስርቆት ተፈጽሟል በነገራችን ላይ ነቢዩ ዓለይሂ ሰላቱ ሰላም በዚህ ስርቆት የተነሳ አማኞችን ከእስልምና ቀለበት ያስወጡበት አንድም አጋጣሚ አልነበረም። ሶሓቦችም እንደዚሁ፣ ከዋርጆች ግን ያስወጣሉ። ወላ የሽረቡል ኸምር ኸምርን አይጠጣም። ሂና ውሃ በሚጠጣት ጊዜ ወሆ ሙእሚን እሱ አማኝ ሆነ። በነቢዩ ዓለይሂ ሰላቱ ሰላም ዘመን ኸምር ተጠጥቷል። እንደውም በል አንድን ሰው ነቢዩ ዓለይሂ ሰላቱ ወሰላም ኸምር የሚጠጣ ሰው ሆኖ እያለ አላህና ነቢዩን ይወዳል ብለው የመሰከሩበት አጋጣሚም ነበር። ይህ ሲባል ግን ኸምር የሚጠጣ ሰው መጥቶ አላህና ነቢዩን ወዳለሁ ብሎ ቢለን አንቀበለውም። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ሰው መስክረውለታል። ከዛ በኋላ የመጣ ሰው ግን ጥያቄ ውስጥ ያለ ነው። ዞሮ ዞሮ ግን ከኢማን ቀለበት ውስጥ አይወጣም የሚለው ነው ዋናው እና ትልቁ መልእክት። ወላ የንተሂቡ ንሁበተን እዛ ተሸረፍ ንጥቂያን ደግሞ አይነጥቅም። እዛ ተሸረፊን የልቅና ባለቤት የሆነ ነገር እኮ ንጥቂያ አይነጥቅም። የርፈዑ ናሱ ኢለይህ ወደ እሱ ሰዎች የሚያነሱ ሆነው ፊሃ በሶላ አብሳረሁም እይታዎቻቸውን አይኖቻቸውን የሚያነሱ ሒነ የንተሂቡሃ በሚነጥቃት ጊዜ ወሆ ሙእሚን እሱ አማኝ ሆኖ ይህንን አይፈጽምም ነው። ይህ ሁሉ ግን እንደውም ለእያንዳንዱ ማለት ይቻላል ከቁርአንና ከሀዲስ እነዚህ እያንዳንዱ ወንጀል አሁን የጠቀስነው ወንጀል ሁሉ ከእስልምና እንደማያስወጣ ግልጽ የሆኑ መረጃዎች አሉ። ግን መታወቅ ያለበት ነገር እነዚህ ትልልቅ ወንጀሎች ናቸው አሁን ናቸው። አማኝ በዚህ ላይ መዘውተርን እንደ ቀላል ነገር አይመለከተውም። በል አንድ የመስራቱን ራሱ እንደ ቀላል ነገር አይመለከተውም። ምክንያቱም ትልልቅ ወንጀሎች ናቸውና ነው። ወነቁሉ እንላለን እንዲህ አይነቶቹን ሰዎች ወሱ ሙእሚኑን አማኝ ነው፣ ናቂሱል ኢማን ኢማኑ የጎደለ አማኝ ነው እንላለን። አው ሙእሚኑን አማኝ ነው፣ ቢኢማኒህ በኢማኑ አማኝ ነው፣ በአላህ በመልእክተኛው በመጽሐፍት ያኒ በቁርአን እና ከዚህ በፊት የተወረዱት በመልእክተኛ በመላይካ እና በመላይካ በማመኑ ማለት ነው። ፋሲቁን ፋሲቅ ነው አመፀኛ ይባላል። ቢከቢረቲ በትልቅ ወንጀሉ ምክንያት ደግሞ ፋሲቅ ይባላል። ፈላ ዩዕጣ አይሰጥም። አልኢስም አልሙጥለቅ ልቅ የሆነውን ስም አይሰጥም ይሄ ሰው ልቅ የሆነ ይሄ አማኝ ነው ተብሎ ሙሉ በሆነው አይመሰከርለትም። ወላ ዩስለቡ ሙጥለቀል ኢስም ደግሞ ኢማን የሚባለው ልቅ የሆነው ኢማን የሚባለው ነገር ደግሞ ከሱ አይሰለብም ነው። እዚህ ላይ ማወቅ ያለብን ሙጥለቁል ኢማንና አልኢማን ሙጥለቅ የሚባለው ሙጥለቁል ኢማን የሚባለው ወደ እስልምና የገባ ሰው በአላህና መልእክተኛው ሌሎቹም ነገሮች ቅድም የጠቀስናቸው ነገሮች መታመን ባለባቸው ነገሮች ያመነ ሰው ሁሉ ምን ውስጥ ገብቷል? ሙጥለቁል ኢማን ውስጥ ይገባል። አልኢማኑ ሙጥለቅ የሚባለው ግን ሙሉ የሆነ ኢማን ውስጥ ለገባ የሚሰጠው ነገር ነው። እዚህም ተመሳሳይ ነገር ነው። አልዋጅቡ ነሕو الله ረሱልላህ ሰለላሁ ዐለይሂ ወሰለም ወዚክሩ ፈዳኢልህም አሁን ደግሞ በነቢዩ ዓለይሂ ሰላም ባልደረቦች ላይ ሊኖረን የሚገባው አቋም ምንድን ነው ወሚን ኡሱል አህል ሱነት ወልጀማዓ ወሚን ኡሱል አህል ሱና ወልጀማዓ ከአህል ሱና ወልጀማዓ ኡሱሎች ውስጥ መሰረቶች ውስጥ ነው ሰላመቱ ቁሉብህም እንግዲህ ወሚን ኡሱል ብለን ስንል ከዚህ በፊት እንዳልነው የአህል ሱና ወልጀማዓ መሰረቶች ተብለው ከሚጠቀሱ ነገሮች ውስጥ አንድ መሰረት ነው ይሄ ማለት ነው ይህንን የሚጻረር ሰው ከአህል ሱና ወልጀማዓ አይደለም ይባላል። በእያንዳንዱ ላይ ምስክርነት ልንሰጥ አይደለም። በእርግጥ ስህተት ውስጥ የወደቀ ሰው ሁሉ የሰው ሰው ነው ወይም ካልሱና አይደለም ብለን እያንዳንዱ ሰው ላይ ምስክርነት መስጠቱ አይደለም የሚፈለገው። እዚህ ላይ ግን አጠቃላይ የሆነውን ነገር እንይዛለን። ይህንን የከለፈው የከለፈ ካልሱና አይደለም እንላለን። ወሚን ኡሱል አህል ሱነቲ ወልጀማዓ ሰላመቱ ቁሉብህም ልቦቻቸው ሰላም መሆናቸው ነው። አልሲነትህም ምላሶቻቸውም እንደዚሁ لأصحاب رسول الله صلى الله عليه وآله ወሰለም ለነቢዩ አለ ሰላት ሰላም ባልደረቦች የጸዳ ልቦና የጸዳ አንደበት ملاس አላቸው كما وصفهم الله الله اندقلت أتشو به بسو في قوله تعالى والذين جاءوا النزاع متلال من بعدهم كالنسوا بهالا نمان كصحبوش بهالا يقولون إلى اللو ربنا كتاتشن وإلى اللو يغفر لنا ለእኛ ምህረትን አድርግልን ይላሉ። ወሊ ኢኽዋኒና ለወንድሞቻችንም እንደዚሁ አለዚነ ሰበቁና እነዚያ የቀደሙ ለሆኑ ወንድሞቻችንም እንደዚሁ ምህረትን አድርግላቸው ይላሉ። ሰበቁና ቢልኢማን በኢማን የቀደሙን በኢማን የቀደሙን የመጀመሪያዎቹ ቀደምቶች እንግዲህ ሰሓቦች ናቸው። ወላ ተጅዓል አታድርግ ፊ ቁሉቢና በልቦቻችን ውስጥ አታድርግ ጊለን ጥላቻን ምቀኝነትን አታድርግ ሊለዚነ አመኑ ለእነዚህ ያላመኑት ረበና ጌታችን ወይ እንደከ ረኡፍ ረሒም አንተ አዛኙ ነህና ነው እንግዲህ አህል ሱና ወልጀማ ከሚለዩባቸው ከእህለል ቢድዓዎች ማለት ነው ጉዳዮች ውስጥ አንዱ ምንድን ነው በረሱል አለይሂ ሰላቱ ሰላም ባልደረቦች ላይ ያላቸው አቋም ነው ሰሓባ ሲባል ታሪፉ ታሪፉን ሲያስቀምጡ ዑለሞች ምንድን ነው የሚሉት ነቢዩ አለይሂ ሰላቱ ወሰላምን እየተገናኘ በኢማን ላይ ሆኖ ማለት ነው ከዚያም በኋላ በኢማን ላይ በኢስላም ላይ እየሞተ በአጠቃላይ ሰሓባ ይባላል። አንዳንድ አገላለጾች ላይ ነቢዩን ያየ የሚል አገላለጽ ቢኖርም ይህ አገላለጽ በቂ እንዳልሆነ ሌሎች ዑለሞቻችን ገልጸዋል። ምክንያቱም አይነ ስውሮች ነበሩ። ለምሳሌ ነቢዩ አለህ ሰላት ወሰላምን ያላዩ ነገር ግን የተገናኙ። ስለዚህ ትክክለኛው አገላለጽ ነቢዩ አለህ ሰላት ወሰላምን እየተገናኘ በኢማን ላይ ሆኖ ማለት ነው። ከዚያም በኢማን ላይ የሞተ መጀመሪያ ላይ የሰለመ ወደ ኋላ የሰለመ ከሂጅራ በፊት ከሂጅራ በኋላ ከፈትህ መካ በፊት ከፈትህ መካ በኋላ የሚል አይነት መለያየት የለም። በአጠቃላይ አሁን በገለጽነው መልኩ የተገኘ ሰሓባ በሙሉ አሁን በተገለጸው መልኩ እዚህ ውስጥ የሚገባ ሰው በሙሉ ሰሐባ ይባላል ነው። እንደውም ዕለሞች ምን ይላሉ? በመሀል እንኳን ሪድ አላህ የጠበቀንና ከእስልምና ወጥቶ አንድ ሰሐቢ ማለት ነው። ከዛ በኋላ ተመልሶ ወደ እስልምና ከገባና በእስልምና ላይ ከሞተ ይህም ራሱ ሰሓቢ ይባላል። መሀል ላይ ያኔ ከእስልምና በአንድ ወቅት መውጣቱ ከሰሓበነት አያስወጣም ይላሉ። ወጣዓቱ ነቢይ صلى الله عليه وآله وسلم የአላህ መልእክተኛን ነቢዩን عليه الصلاة والسلام መታዘዝ ነው في قوله በሚለው ንግግራቸው ላይ لا تسبوا أصحابي ሰሓቦችን አትስደቡብኝ አሉ ነቢዩ عليه الصلاة والسلام فوالذي نفسي بيده نفسي በእጁ በሆነችው አላህ ምን አለሁኛል ለው አነ አሐደኩም አንዳችሁ አንፈቀ ሚስለ ኡሑድ የኡሑድን ያህል እንደው ቢያወጣ በአላህ መንገድ ዛሀበን ወርቅን እዛን ተራራ ትልቅ ተራራ ያህል ማለት ነው ማ ሙድ አሐድህም የአንዳቸውን ሙድ እፍኝ አይደርስም አሉ። ወላ ነሲፈሁ የእሱንም ግማሽ እንኳን አይደርስም። ዑለሞቻችን ይላሉ በጣም አስፈላጊ በሆነ ወቅት በጣም ጠቃሚ በሆነ ወቅት ጥቂት ነገርን የሰጠ ሰው በጣም አስፈላጊ ባልሆነ ወቅት ብዙ ነገር ከሰጠ ሰው ይበልጣል። ሰሃቦች በዛ ወቅት የከፈሉት መስዋዕትነት ያወጡት ነገር እስካሁን ድረስ ፋናው ይታያል፣ አሰሩ አለ። ለእኛም መስለም በትልቁ ትልቅ ሰበብ የሆኑን ከነቢዩ ዓለይሂ ሰላቱ ወሰላም በኋላ እነሱ ናቸውና በጊዜው የከፈሉት መስዋዕትነት ከኋላ ተመሳሳይ ነገር ማንም ሰው ቢያወጣ ከዛ የበለጠ እንኳን ቢያወጣ ለምሳሌ በመስጠት ያህል እነሱ ያወጡትን ያህል ማንም ማንም ሊደርስ እንደማይችል ማወቅ አለበት። እነሱ የነቢዩ አለይሂ ሰላቱ ወሰላም ባልደረባ በመሆናቸው ያገኙትን ደረጃ ማንም በሌላ መልካም ስራ ሊደርስበት የሚችል ወይም ሊያገኘው የሚችል ነገር አይደለም። ይሄ መታወቅ አለበት። የነቢዩ አለይሂ ሰላቱ ሰላም ባልደረባ መሆን ብቻውን ትልቅ ሸረፍ ነው፣ ትልቅ ደረጃ ነው። ይሄ ሊታወቅ የሚገባው ነገር ነው። ፈضሉ ሰሓበቲ ወመውቂፉ አህሊ منهم وبيان تفاضلهم ወበያን ተፋضልህም እንግዲህ ይበላለጣሉ። من እንግዲህ የሰሓባን ትልቅነት እንደዚሁ መውቂፍ አህልስና የአህልስና ደግሞ አቋም ምን ይመስላል ወልጀማዓ ሚንሁ ከሱ ወበያኑ ተፋضልህም የሚበላለጡ መሆናቸውን ደግሞ ማብራራት ወየቅበሉነ ይቀበላሉ ማጃአ ብሂል ኪታብ ወሱና ኪታብና ሱና ያመጣውን በአጠቃላይ ይቀበላሉ ወልኢጅማዕ ወልኢጅማዕ ኢጅማዕም እንደዚህ በኢጅማዕ የመጣውን ማለት ነው እንግዲህ ሶስተኛው እንደ መረጃ የምንጠቀምበት ነገር ከቁርአንና ከሀዲስ ቀጥሎ ኢጅማዕ ነው ሚን ፈዳኢልህም نسون فضائلات شون اندزيو مراتبهم درجات شونهم اندزيو ويفضلون ياسبلت علو ياسبلت علو من انفق من انفق يا ودان من قبل الفتح كفتح بفت زي راي فتح تقول يتقلطوا من دون ساتشو وهو السوء صلح الحديبية يا حديبية صلحنا كحديبية بفت ያወጡትን ያስቀድማሉ እነሱ ማለት ነው። ማለት የተጋደሉትንና ያወጡትን ሁደቢያ እንግዲህ ስድስተኛ አመት ላይ ሂጅራ አቆጣጠር ስድስተኛ አመት ላይ ነው የተከሰተው ይሄ ስምምነት በነቢዩ ዓለይሂ እና በሙሽሪኮቹ መካከል። ወቃተል የተጋደለም እንደዚሁ ማለት ነው። አላመን አንፈቃ ባወጣው ላይ ሚን ባዕዱ ከዛ በኋላ ወቃተል የተጋደለ እና ከሁደይቢያ በፊት ያወጣ ወጪዎችን ያወጣ በአላህ መንገድ ላይ ከዛም በኋላ በተጨማሪም የተጋደለ ይበልጣል። ከምን ይበልጣል? ከዛ በኋላ ከሁደይቢያ በኋላ ካወጣውና ከተጋደለው ይበልጣል። ምክንያቱም በግልጽ መጥቷል ቁርአን ላይ ይሄ ላ የስተዊ ሚንኩም መን አንፈቀ ሚን ቀብል ልፈትሕ ወቃተል ብሏል አላህ ስብሓን ወተዓላ። ግን ምን ብሏል አላህ ስብሓን ወተዓላ ከዛ በፊትም ከዛ قال هالم لالت وكلا وعد الله الحسنى بر الله سبحانه وتعالى كلنا بحسنى قال قبت الله على الله سبحانه وتعالى بجنة ويقدمون أسكدما اللو المهاجرين مهاجرون كان النبي عليه الصلاة والسلام قال يتسدتوا إن سني أسبلت على الأنصار بأنصار الله يمال النبي عليه الصلاة والسلام سلاس بلتوا مانن مهاجروتشن اسبلتو على النبي عليه الصلاه والسلام مهاجروتشن اسكدمو انصاروتشن اسكتلالو ويؤمنون يا يامن اللو بان الله الله سبحانه وتعالى الله سبحانه وتعالى قال لاهل بدر لبدر سوش بلوال الله سبحانه وتعالى وكانوا قريس تنبروا نبروا ثلاثمائة وبضعة عشر نبروا سوسمتو آثرا منا من نبروا سوسمتو آثرا سوستي لعلو ቢድ የሚባለው በአረብኛ ቋንቋ ከሶስት እስከ ዘጠኝ ያለው ቁጥር ነው ይላሉ። ይዕመሉ ስሩ ማሽእቱም የፈለጋችሁትን ፈቀድ ቀፈርቱ ለኩም ለእናንተ ምህረትን አድርጌላችኋለሁ ብሏቸዋለሁ በድር ሰዎች። ምክንያቱም በድር በእስልምና ታሪክ ውስጥ ትልቅ ድል ነው። በርካታ መልካም ነገሮችንም ያስከተለ ስለሆነ ማለት ነው። አልሙሂም የበድር ሰዎች ትልቅ የሆነ ብልጫ አላቸው። وبأنه النزه وبأنه لا يدخل النار إساتا يقبام أحد أندم بايع تحت الشجرة كذا فاسر مبايع يا درقاء قال تقابا كنبي عليه الصلاة والسلام قال كما أخبر به النبي صلى الله عليه وسلم إساتا يقبام بلوى النبي عليه الصلاة والسلام نبي دالس بل لقد رضي الله عنه من دوم الله سبحانه وتعالى كان سودوا ورضوا عنه እነሱም ከአላህ ስብሓን ወተዓላ ወደዋል ወካኑ ነበሩ አክሰረ ሚን አልፍ ሚን አልፍን ወአርባዕሚያ ከአንድ ሺ አራት መቶ በላይ ነበሩ ነው እነዚህም አላህ ስብሓነ ወተዓላ ስራዎቻቸውን ወዶላቸዋል እነሱም ከአላህ ስብሓነ ወተዓላ ወደዋል እሳትም አይገቡም الله سبحانه وتعالى لقد رضي الله عن المؤمنين إذ يبايعونك تحت الشجرة ብሏል ስለ እነሱ አላህ ወዷል በእርግጥ ስለ አማኞች ከአማኞች ወዷል እቼ ኢዝ ዩባይዑነከ ተሕተ ሸጀራ ከዛፏ ስር ቃል በሚጋቡ ጊዜ ካንተ الله سبحانه وتعالى ويشهدون يمسكر بالجنة بجنة لمن شهد له رسول الله صلى الله عليه وسلم يا الله ملك تنيا لمسكر للسوبة مون له النبي عليه الصلاة والسلام لمسال عشرة مبشر له ሌሎችም ም ተጨማሪዎች አሉ የመሰከሩላቸው ለእነሱ እንመሰክራለን ምክንያቱም ነቢዩ አለ ሰላት ወሰላም ተናግረዋል ነቢዩ النبي ደግሞ ማ የንጢቁ አን ልሀዋ ኢን ሁወ ኢላ ዋሕዩን ይውሐ ነው ከልብ ወለድ አይናገሩም። ነቢዩ ዓለይሂ ሰላቱ ሰላም የሚናገሩት ነገር በሳቸው ላይ የሚወረድ ራእይ ቢሆን እንጂ ከአላህ ስብሐነሁ ወተዓላ የመጣ وحي ቢሆን እንጂ ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም ላልመሰከሩለት ማንም ሰው ለሰሐባም ቢሆን በግለሰብ ደረጃ እገለ የጀነት ነው ብለው አይመሰክሩም። ይሄ ጥንቃቄ የሚያስፈልገው ነገር ነው። አንዳንድ ሰው ራሳቸው የሚቀድሱትን ሰው ራሳቸው የሚያልቁትን ሰው የተለያየ ነገር ይለጥፉለታል። እኔ ተገቢ ያልሆነ ነገር ማለት ነው። የሚጠሉት ላይም ደግሞ እንደዚሁ ድንበር ባለፈ ሁኔታ ይኮንኑታል። ይሄ ተገቢ ያልሆነ ነገር ነው። ዋህ የሚያስፈልገው ነገር ነው እና ነው ከአሸራ አሸራ ሙበሸራ ይመስል ማለት ነው እንግዲህ አስሮቹን እነሱ እንግዲህ አቡበክር፣ ዑመር፣ ዑስማን፣ አልይ፣ ጠልሓ፣ ዙበይር፣ ስዕድ ብን አቢ ወቃስ፣ ስዕድ ብን ዘይድ፣ ዓብዱራሕማን ብን ዓውፍ፣ አቡ ዑበይዳ ብን አልጀራሕ ናቸው እንግዲህ እንደዚሁም وثابت بن قيس بن شماس وغيره من الصحابة ليلوچ يتمسكر الله شو قال له ሌሎችም የተመሰከራላቸው አሉ። በእነዚህ ሁሉ ለእነዚህ ሁሉ ይመሰክራሉ ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም መስክረዋል። ለእነዚህ በአጠቃላይ የጀነት ናቸው ብለው መስክረዋል። ለጀነት ብለው የመሰከሩላቸው ነቢዩ ዓለይሂ ሰላቱ ወሰላም የጀነት አይደሉም ብሎ ማለት ከእስልምና የሚያስወጣ ነገር ነው። ምክንያቱም በግልጽ የተናገሩትን ነቢዩ ዓለይሂ ሰላቱ ወሰላም ውሸት ነው ብሎ ማስተባበል ነውና በተለይ ደግሞ ጭራሽ የጀሃንም ናቸው ብሎ መመስከር አሉ ራፊዳዎች አለይህም ላዕነቱላህ እንዲህ አይነት ግልጽ ነገሮችን በነ አይሻ በነ አቡበክር ዑመር ረዲየላሁ አንሁም እንዲህ አይነት ነገሮችን ይናገራሉ የጀሃንም ናቸው ብለው በአደባባይ ይመሰክራሉ በል የጀሃነም ናቸው የሚባሉት እነሱን እነዚህን ታላላቅ ሰሃቦች የጀሃንም ናቸው ብሎ የሚመሰክረው ነው እነዚህን ሰሃቦች የጀሃንም ናቸው ብሎ የሚመሰክር ሰው የጀሃንም ለመሆኑ ምንም ጥርጥር የለውም ምክንያቱም የነቢዩ አለህ ሰላቱ ወሰላምን ቃል ማስተባበል ነው። በል ቁርአን ላይ ግልጽ የመጡ ነገሮችንም ማስተባበል ነው እና ከእስልምና የሚያስወጣ ይሆናል። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም ላልመሰከሩላቸው ግለሰቦች ሰሓቦችም እንኳን ቢሆኑ በግለሰብ ደረጃ ስሞችን እየጠቀሰን እገሌም የጀነት ነው እገሌም የጀነት ነው ብሎ ማለት ግን ተገቢ ያልሆነ ነገር ነው። ምክንያቱም ዋህ የሚያስፈልገው ነገር ነው። በዋህ የመጣው ነገር ግን የነቢዩ ዓለይሂ ሰላቱ ወሰላም ሐዲቶችም ዋህ ናቸውና በነዛው ግን ልንመሰክር ይገባናል ነው። ቀጣይ እንቀጥላለን ኢንሻ አላህ ለዛሬው በዚህ ብቃን ወሰሊ ወሰሊሙ ዐላ ሐቢቢና ወሸፊዕና ሙሐመድን ሰለላሁ ዐለይሂ ወአሊሂ ወሰለም